ያው ባለፈው ዛሬ ኪታቡ ተውሂድ ነው ስድስተኛ ክፍል ነው ባልሳሳት ስድስተኛ ክፍላችን ነው ባብ ሰባተኛ ባብ ላይ ደርሰናል የዛሬው ባብ ባቡ ማጃአ ባቡ ማጃአ ፊሩቃ ሩቃ ወተማኢም ነው ሰባተኛ ባብ ላይ ደርሰናል ባቡ ማጃአ ፊሩቃ ሩቃ ወተማኢም ማጃአ የመጣ ማለት ነው ምን ለማለት ፈልጎ ነው እዚህ ጋር ሁልጊዜ እንደዚህ አይነት ንግግር ታገኛላችሁ ካሁን በኋላ ኪታቡ ተውሂድ ላይ ማጃአ ባቡ ይልና ማጃአ ፊሩቃ ወተማኢም ሲል ማጃአ ማለት የመጣ የሚለው እዚህ ጋር ከቁርአንና ከሐዲስ ነው ማለት ነው ፊሩቃ ወተማኢም ስለ ሩቃና ስለ ተማኢም የመጣ ስለ ሩቃና ተማኢም የሚናገር ነገር ከቁርአንና ከሐዲስ ያምጣላችሁ ወይ ደግሞ ባጭሩ ምን ማለት ነው ቁርአንና ሐዲስ ስለ ሩቃና ስለ ተማኢም ምን ይላሉ ማለት ነው ባጭሩ ቁርአንና ሐዲስ ቁርአንና ሐዲስ ስለ ሩቃና ስለ ተማኢም ምን ይላሉ ማለት ነው እሺ ስንቀጥል ኢንሻአላህ في الصحيح ሩቃ ማለት ያው ቂራአ ማለት ነው ሩቃ ማለት ቂራአ ማለት ነው ቂራአ ማለት ማን ማንበብ ማለት ነው አንድ የሚነበብለት ነገር ከሆነ ምን ይባላል ሩቃ ይባላል ሩቃ ማለት ምንድነው የሚነበብ ነገር ማለት ነው ተማኢም ማለት ደግሞ እርዝ ማለት ነው የሚንጠለጠል ነገር ወአለይኩም ሰላም ወራህመቱላህ እሺ ስለዚህ ይሄ ምዕራፍ የሚነግረን ምንድነው ባብ ማጃአ የመጣ ፊሩቃ ወተማኢም ሩቃ ማለት ያው የሚቀራ ነገር የሚነበብ ነገር ማለት ነው ተማኢም ማለት ደግሞ እርዝ ማለት ነው የሚንጠለጠል ነገር ስለ ሁለቱ ነው የሚነግረን እሺ وفي صحيح عن وفي صحيح عفوا في صحيح عن في الصحيح سليم من لمالت نو لو بخاري وي مسلم لمالت عن أبي بشير الأنصاري رضي الله عنه أبي بشير الأنص أبو بشير الأنصاري ينقر ينقر الحديث يزقب حديث أنه كان مع رسول الله صلى الله عليه وسلم السكو كنبياتين صلى الله عليه وسلم قا أبرو نبارا ይህ صلى الله عليه وسلم ወሰለም أبرو አብሮ في بعض اصفاره كتل من قدرته ከፊል መንገዳቸውን የነቢያችን ሰለላሁ ዐለይሂ ወሰለም ጉዞአቸው ላይ የተወሰኑ ጉዞአቸው ላይ አብሯቸው ነበረ ይሄ ሱሐቢይ ማለት ነው ይህ ሱሐቢይ አብሯቸው ነበረ ነቢያችን ሰለላሁ ዐለይሂ ወሰለም ጋር ማለት ነው ፈአርሰለ ረሱለን የሆነ መንገድ ላይ ማለት ነው ጉዞ ላይ ነቢያችን ሰለላሁ ዐለይሂ ወሰለም ጋር አብሮ እየሄደ ያለ ፈአርሰለ ረሱለን ነቢያችን ሰለላሁ ዐለይሂ ወሰለም መልእክተኛን ላኩ ፈአርሰለ ላኩ ረሱለን መልእክተኛን ላኩ ምን ብለው አላ የብቅየነ ላ ያስቀር አላ የብቅየነ አላ የብቅየነ ላ ማለት ነው አላ የብቅየነ ላ ፊ ረቀበቲ አንገት ማለት ነው ፊ ረቀበቲ በዒሪን በግ አፎን ግመል ላይ ግመል ላይ አንገት ላይ ላያስቀር የግመል አንገት ላይ ላያስቀር ነው ቂላደተን አንገት ላይ የሚታሰሩ ነገር ማለት ነው ቂላዳ ማለት አንገት ላይ የሚደረግ ነገር ያው ቂላዳ ይሉታል ሚን ወተሪን ከወተር የተሰራ ሚን ወተሪን ከወተር የተሰራ ወተር ማለት ያው ገመድ ለማለት ነው ከቀስት ከቀስት ከተጠቀሙ በኋላ የሚያወጡ እንትን እንስሳት ላይ አንገት ላይ የሚያስሩት ገመድ ነው እሺ አው ቂላደቱን አሉ አው ቂላደተን አው ቂላደቱን ወይ ደግሞ ቂላዳ ብቻ ምን ማለት ነው ቂላዳ ያው አንገት ላይ የሚታሰር ሚን ወተር የሌለው ማለት ነው ዘጋቢው ሐዲስ የዘገበው ሰው ተጠራጥሩ ነው ነቢያችን ሰለላሁ ዐለይሂ ወሰለም ያሉት ምን ማለት ነው ቂላዳ እንዳታስቀርና ያሉት ወይ ደግሞ ያሉት ምንድነው ቂላደተ ሚን ወተሪን አታስቀርና ያሉት ከሁለቱ አንዱ ማለት ነው ኢላ ቁጥያት ብትቆረጥ እንጂ ብትቆረጥ እንጂ አሉ እንደግማለን في صحيح عن أبي بشر الأنصاري رضي الله عنه أنه كان مع رسول الله صلى الله عليه وسلم السكو كنبياتين صلى الله عليه وسلم قال أبرو نبرة في بعض أسفاره كفيل يتوسن من قدوش لاي قزو لاي مالتنا فأرسل رسولا بهونو قزوات لاي نبياتين صلى الله عليه وسلم ملك تنيان لاكو من بلون لاكوت ألا يبقين إن دا يسكر በግመል አንገት ላይ ላያስቀር ነው ኢላደተን አንገት ላይ የሚንጠለጠለው ነገር ማለት ነው እንዳያስቀር ነው ሚወተሪን ከወተር የተሰራ ያው ወተር ማለት ከቀስት የሚገኝ ገመድ ለማለት ነው ከቀስት የሚገኝ ገመድ አለ እሱን አንገት ላይ ታስሮ ከሆነ እንዳታስቀር አሉት አው ወይ ደግሞ ቂላደቱን ቂላዳ ብቻ ቂላደቱን ሲባል ምን ማለት ነው አንገት ላይ የታሰረ ማለት ነው ከወተር ሊሰራ ይችላል ከሌላም ሊሰራ ይችላል ቂላዳ ብቻውን ከሆነ ተግባባል ቂላዳ ብቻ ከተባለ አንገት ላይ የሚታሰረው ከወተር ሊሆን ይችላል ከሌላም ሊሆን ይችላል ቂላደቱን ሚን ወተሪን ካለ ግን ቂላዳው ከምን የተሰራ ነው ከወተር የተሰራ መሆን አለበት ማለት ነው ስለዚህ ነብያችን ሰለላሁ ዐለይሂ ወሰለም ከሁለቱ አንዱ ነው ያሉት ዘጋቢው ሐዲስ የዘገበው ሰውዬ ተጠራጥሮ ነው ከሁለቱ አንዱ ነው ማለት ነው ሁለቱም ሊሆን ይችላል ያው ኢላ ቁጢዐት ብትቆረጥ እንጂ ስለዚህ ነብያችን ሰለላሁ ዐለይሂ ወሰለም ምን ብለው ነው የላኩት ያንን ሰውዬ ያንን መልእክተኛ አንገት ላይ ግመል አንገት ላይ ስታገኝ ቁረጥ በጥሰት አለው ብለው ነቢያችን ሰለላሁ ዐለይሂ ወሰለም ላኩት ማለት ነው። ስለዚህ አሁን እንደነገርኳችሁ ይሄ ካሁን በኋላ ይሄ ባብ የሚነግረን ስለምንድን ነው? ስለ ሩቃና ስለ ተማኢም። ቁርአንና ሐዲስ ስለ ሩቃና ስለ ተማኢም ምን ይላሉ? ሩቃን ማለት የሚነበብ ነገር ነው። ተማኢም ማለት ደግሞ እርዝ ማለት ነው፣ ያው የሚንጠለጠል ነገር። ስለዚህ ስለዚህ ቁርአን ምን ይላል ለማለት ነው። እሺ ሁለተኛው ሐዲስ አን ኢብኑ መስዑድ አን ኢብኑ መስዑድ ረዲየላሁ ዐንሁ ኢብኑ መስዑድ ደግሞ በዘገበው ሐዲስ አላህ መልካም ስራውን ይበድለትና ቃለ አለ ሰሚዕቱ ረሱላላሂ ሰለላሁ ዐለይሂ ወሰለም ነቢያችን ሰለላሁ ዐለይሂ ወሰለም ሲሉ ሰምቻቸዋለሁ አለ ኢነ ሩቃ እርዝኮ አፎን ሩቃ ያው የሚቀራ ነገር ማለት ነው ሩቃ ማለት የሚቀራው ነገር ማለት ነው የሚነበብ ነገር ወተማኢም እርዝ ማለት ነው ወቲውለተ መስተፋቀር ማለት ነው ሽርኩን ሽርክ ነው ረዋሁ አሕመድ ኢማሙ አሕመድ ናቸው ሐዲሱን የዘገቡት ሌሎችም ሐዲሱን ዘግበውታል ኢነ ሩቃ ሩቃ እኮ ወተማኢም ሩቃ የሚነበብ ነገር ማለት ነው ወተማኢም እርዝ ነው የሚንጠለጠል ነገር ማለት ነው የሚንጠለጠል ሲባል ያው አንገት ላይ እጅ ላይ ምናምን የሚንጠለጠል ለማለት ነው ሩቃ የሚቀራ ነገር ማለት ደግሞ ለምሳሌ ታሞ ሰውየው ያ መድኃኒት አለኝ አድናለሁ የሚለው ሰውዬ የሚያነበው ነገር ማለት ነው። የሚያነበው ነገር ቁርአን ሊሆን ይችላል፣ ድግምት ሊሆን ይችላል፣ የተለያየ ሊሆን ይችላል አይደለም። ስለዚህ እነ ሩቃ ሩቃ የሚነበብ ነገር ወተማኢም እርዝ የሚንጠለጠል ነገር ወቲውለተ መስተፋቅር ሽርኩን ሽርክ ነው። እነዚህ ሁሉ ሽርክ ናቸው ረዋሁ አህመድ አህመድ ነው የዘገቡት ሐዲስ አሁን ይህንን ለምንድነው ሁሉንም ጠቅሎ ሽርክ ያለው ምክንያት አለው ኢንሻአላህ ይመጣል ይብራራል የሚቻለውን ይለይልናል በኋላ ላይ እሺ አተማኢም አለ ሲያብራራው ራሱ ይታያችሁ ከሆነ አተማኢም አለ እዚህ ጋር አተማኢም ሸይኡን አለ አተማኢሙ አተማኢም ማለት እኮ ሸይኡን አንዳች የሆነ ነገር ነው አለው ዩዓልቁ የሚንጠለጠል ነው አለል አውላዲ ከህፃናት ላይ የሚንጠለጠል ነው እርዝ ማለት ነው ሚነል አይኒ አይንና ይከላከላል ተብሎ ይህ ተማኢ ማለት ምንድነው የሚንጠለጠል ነገር ነው ብዙ ጊዜ ህፃናት ላይ ነው የሚንጠለጠለው ከአይንና ይጠብቃቸዋል ተብሎ ማለት ነው ከአይንና ይጠብቃል ተብሎ አንገት ላይ ወይ እጅ ላይ የሚንጠለጠል ነገር ምንድነው ተማኢም ይባላል ወይ ደግሞ እርዝ ይባላል በአማርኛ لكن إذا كان المعلق لكن على نجرجن إذا كان المعلق يتنتلطنو نجر كهنة معلق ማለት يتنتلطنو لكن إذا كان المعلق يتنتلطنو نجر كهنة من القرآن كقرآن كهنة فرخص فقدوال فيه بعض السلف كفي السلفوج فقدوال يتنتلطنو نجر من كهنة قرآن كهنة እዚህ ጋር ያው ያልገባችሁ ነገር ካለ እየጠየቃችሁኝ በዛው አብሬ እያያዝኩ እየመለስኩ ሞክራለሁ ግራ ከገባችሁ አተማኢሙ ተማኢም ሸይኡን ዩዓለቁ ዐለ አልአውላድ ምን ልዓይኒ تمائم ማለት ያው ህፃናት ላይ ብዙ ጊዜ ህፃናት ላይ ነው የሚንጠለጠለው ለአይንና ሲከላከላል ተብሎ ማለት ነው لكن إذا كان يعلق من القرآن ከቁርአን ከሆነ የተንጠለጠለው فرخص فيه بعض السلف ከፊል ሰለፎች ይቻላል ብለዋል ምን ማለት ነው ሰሃባዎች ታብዕዮች አሉ ማለት ነው ቁርአን ማንጠልጠል ይቻላል ያሉ ወባዕضهم ከፊሎቹ ደግሞ ለም ይረኺስ فيه አልፈቀዱም አልፈቀዱም ከፊሎቹ ተማኢም የሚንጠለጠለው ነገር የማይታወቅ ምልክት ተጽፎ ከሆነ ምናምን ጥርጥር የለው አሁን ኺላፉ ምን ላይ ነው ቁርአን ከሆነ ነው ወባዕضهم ከፊሎቹ ለም ይረኺስ فيه አልፈቀዱም ከልክለዋል ማለት ነው ويجعلونه ያደርጉታል ሚነል መንሂይ አንሁ ከተከለከለ ያደርጉታል ከሐራም ያደርጉታል ከፊሎቹ አይፈቅዱም እና ምን ያደርጉታል ከሐራም ውስጥ ይመድቡታል ቁርአን ማንጠልጠል ለመድኃኒት ብሎ ማለት ነው ሚንሁም ከነሱ ውስጥ ማን ነው የሚከለክለው ከሚከለክሉት ውስጥ ታላቁ ሱሐቢይና ዓሊም የሆነው አብደላህ ብን መስዑድ ወይንም ደግሞ ኢብኑ መስዑድን ረዲየላሁ አንሁ ኢብኑ መስዑድ አሁን እዚህ ጋር ተማኢም ያብራራላችሁ ምንድነው ህፃን ልጅ የሚንጠለጠል ነገር አለ ተማኢም ማለት እርዝ የሚባለው አይታችሁ ከሆነ ከቆዳ በቆዳ ሽፋን ያደርጉለታል በሌላም ሽፋን ሊኖሩ ይችላል ብቻ እጅ ላይ ይንጠለጠላል ወይ አንገት ላይ ይንጠለጠላል ብዙ ሰውነት ላይ ደረት ላይ ሊታሰር ይችላል በውስጥ ሰውነት ላይ ስለዚህ እንደዚህ አይነት ነገር የሚታሳሰሩ ሁሉ ውስጣቸው ከፍታችሁ ካያችሁ አንዳንዱ አይታወቅም ትርጉሙ ዝም ብሎ ምልክት ምልክቶች አላቸው የማይታወቅ ጽሁፍ አለው ይሄ ግልጽ የሆነ ምንድነው ሽርክ ነው ትልቁ ሽርክ ነው ከእስልምና የሚያስወጣ ነው አይቻልም የሚንጠለጠለው ነገር ከሆነ ደግሞ ቁርአን ከሆነ ለምሳሌ ቁርአን ጽፈው እጃቸው ላይ የሚያስሩ ወይ አንገት ላይ የሚንጠለጠል ከሆነ ከሰለፎች የፈቀዳለ የከለከለም አለ ግን አብዛኛዎቹ የሚመርጡት ምንድነው መከልከሉ ነው ቁርአን ማንጠልጠሉ አያስፈልግም ሽርክ አይደለም ቢያንጠለጠል ወባል ቁርአን ማንጠልጠል ሽርክ አይደለም ግን ምንድነው ሐራም ነው ነው የሚሉት አብዛኞቹ የሚስማሙት እሱ ነው ለምን ቁርአን ብዙ ጊዜ ነቢያችን ሰለላሁ ዐለይሂ ወሰለም እንደተናገሩት መድኃኒትነቱ በምንድን ነው መድኃኒትነቱ ያው በመቅራት ነው ስንተኛ እንቀራለን ስንነሳ እንቀራለን ብዙ ዚክሮችን በማለት ነው እንጂ በማንጠልጠሉ አያስፈልግም አንደኛ ህፃናት ላይ ማንጠልጠሉ ቁርአኑን ሽንት ቤት ይዞት ይገባል ሲጸዳዳ ሊያበላሹ ይችላል የቁርአን ክብርንም መቀነስ ነው ስለዚህ ቁርአን ማንጠልጠሉ አያስፈልግም ማለት ነው መቅራት ነው የመጣው እሺ ከማ የሚለውን አብራራለን ራሱ ነው ኪታቡ መትኑ ራሱ ነው የሚያብራራልን ያለው ማለት ነው አዳዲስ ቃላቶች ስለሆኑ እሺ ወሩቃ ሩቃ ማለት ደግሞ አለ ተማኢምን ጨረስን አሁን ሩቃ ሊያብራራው ነው ወሩቃ የሚቀራው ነገር ማለት ነው هي التي እሷናት ትሰማ የምትባል አልዓዛኢም አዛኢም ብለው ይጠራዋታል ሌላ ስሟ ማለት ነው ስለዚህ ሩቃ ሌላ ስሟ ምንድነው? አዛኢም ትባላለች ማለት ነው ያው ቁርአን አሁን ያለፈው ያልኳችሁ ማለት ነው ህፃን ላይ የሚንጠለጠል ያልኳችሁ የፈቀዱት ህፃን ትልቅ ሳይሆን ዝም ብሎ ቁርአን ማንጠልጠል ይቻላል ያሉ አሉ ገባችሁ ይሄ ከሰለፎች ኺላፍ ያለው ነው ቁርአን ማንጠልጠል ለህፃን ለምናምን ሳይሆን ያው ትልቅም ቢሆን ይቻላል ያላሉ ግን አብዛኞቹ ከሰለፎችም በአሁኑም ሰዓት አብዛኞቹ የሚሉት ወደ መከልከሉ ነው የሚሄዱት አያስፈልግም ማለት ነው እሚያ መድኃኒትነቱ ቁርአን ሲቀራ ነው እሺ ወሩቃ ሩቃ የሚለው የለቲ ተሰማ አልዓዛኢም ዓዛኢም ትባላለች ሩቃ ማለት ነው ሌላ ስሟ የሚነበብ ነገር ማለት ነው ወኸሰ ሚንሃ አሉ ወኸሰ ልዩ አድርጎ አውጥቷል ሚንሃ ከሷ አደሊሉ ማስረጃ ማለት ነው ማስረጃ ከሷ ምን አድርጎ አውጥቷል ለይቶ አውጥቷል ማኸላ የጠራን ማኸላ ማለት ምንድነው የጠራ ሚነ ሽርክ ከሽርክ والرقى رقى هي التي تسمى العزائم عزائم የምትባል ዋናት وخص منها الدليل ማስረጃ ማስረጃ ማለት ምን ማለት ነው ቁርአንና ሐዲስ ማለት ነው وخص منها الدليل ማስረጃ ልዩ አውጥቷ ልዩ አድርጎ አውጥቷታል ما خلا من الشرك ከሽርክ የጸዳ ከሆነ ከሽርክ የጠራ ከሆነ ማስረጃ ልዩ አድርጎ አውጥቷታል ምን ማለት ነው ሽርክ አይደለችም ማለት ነው አሁን ያለፈው ሐዲስ ምንድን ነበር ያለው ይኸው እዚህ ጋር የሚታያችሁ ከሆነ ምንድን ነበር የተባለው إن الرقى إن الرقى والتمائم والتولة والش يعني عفوا شرك على ሶስቱም ሩቃ ተማኢም ቲውላ ምንድነው አለ ሽርክ ነው አለ ጠቅልሎ ተግባባን አይደለ ግን ሩቃ የሚቻል አለ እያለ ነው ከምን አገኘ ማስረጃ ከቁርአን ከሐዲስ ማለት ነው ቀጥታ የተገኛል አሁን ከሐዲስ ከነ ፈቀድ አሉ ምንድነው ያንን ማስረጃ ያገኘ ነው ፈቀድ በእርግጥም ረኸሰ ፊሂ ፈቅደዋል ረሱሉላህ ሰለላሁ ዐለይሂ ወሰለም ነቢያችን ሰለላሁ ዐለይሂ ወሰለም ፈቅደዋል። ሚነል አይኒ ከአይንና ወልሑመቲ ከንድፋት የባለፈው ባብ ትዝ ይላችኋል። ባለፈው ወደ መጀመሪያ አካባቢ ስንቀራ ጊንጥና አሚን አፎን የተነደፈ ወይ በጊንጥ ወይ በእባብ የተነደፈ ሰው ወይ ደግሞ አይንና ያመመው ሰው ሩቃ መቅራት እንደሚችል ከዚህ በፊት መቅራት ብቻ ሳይሆን ማስቀራት እንደሚችል ቀርተናል አይደል? ባለፈው ባቡ ላይ ስለዚህ ትዝ ይላችሁ ከሆነ ስለዚህ በዛ መስረጃ መሰረት የሚቻላል ማለት ነው ስለዚህ ሩቃ ሽርክ የተባለው እዚህ ጋር የትኛው ነው ማለት ነው አፎን ያኛው ሩቃ የተባለው ሽርክ የተባለው የትኛው ነው ማለት ነው ሽርክ ያለበትን ነው ለምሳሌ ቡል እንትኖች አሉ ጠንቋዮች ወይ ድግምተኞች አሉ እነሱ ጋር ብትሄዱ በሽተኛ የሆነ ሰው ጂን የያዘው ምናምን ድግምት የሚደግሙት ነገር አላቸው የማይታወቅ የሚሉት ነገር አለ የሚለፈልፉት ነገር አለ እንደዛ እየለፈለፉ ጅኒ ሊያስለቅቁ ይችላሉ ወይ የሆነ ነገር ሊያደርጉ ይችላሉ ያን ምንድነው ማለት ነው ሽርክ ነው ተግባባን አይደለ ያን ሽርክ ነው ያ የሚቀራው ነገር ግን ቁርአን ከሆነ ይፈቀዳል ማለት ነው ራስህ የምትቀራው ከሆነ ራስሽ ወይ ደግሞ የምትቀሪ ከሆነ ራሳችን ከቀራነው ሩቃውን ይሄ በጣም የበለጠ ነው ጥሩ ነው እንዲያውም ያስፈልጋል ይሄ ይሄ ያስፈልጋል ራሳችሁ ትቀራላችሁ ሰው የሚቀራላችሁ ከሆነ ደግሞ ይቻላል ግን ምን ይቀርብና እነዛ ሰባ ሺዎች ውስጥ የሚገባው ምን አይነት ሰው ነው አንዱ ሩቃ የማያስቀራ ሩቃ የማይቀራለት ማለት ነው በጌት በአላህ በራሱ ስለሚመካ ስለዚህ ይቻላል ማለት ነው አሁን እንዳትደነጋገሩ ተባኢም አወራን ሩቃ አወራን አሁን ሶስተኛውን ወቲውለታ አለ ቲውላ ደግሞ ቲወለተ አፎን እቺ ደግሞ ምናት ህዋ እሱኮ ሸይኡን አይን የሆነች ነገር ናት የስናዑነሁ ይሰሩታል የስናዑነሁ ይሰሩታል የዝዓሙነ አስበው አነሁ ዩሐቢቡ ልመርአተ ሴትን ያዋድዳል አፎን ኢላ ዘውጂሃ ወደ ባሏ ሴትን ወደ ባሏ ያዋድዳታል ብለው አስበው የሚሰሩት ነገር ነው ወረጁሉ ወንድን ደግሞ ኢላ ምርአተ ወደ ሚስቱ ሚስትና ባል ባልና ሚስትን ያዋድዳል ብለው አስበው የሚያደርጉት ነው የባጭሩ ምን ይባላል መስተፋቅር ለማለት ነው መስተፋቅር ይሄ ምንድነው ይሄ ራሱ ምንድነው ሽርክ ነው ብዙ ነገር ይደረጋል ወፍ ገሎ ያደርጋሉ የሆነ ነገር ብዙ ነገር የሚደረግ ነገር አለ ይሄ ሽርክ ነው ማለት ነው አይቻልም ስለዚህ አሁን ሶስት ነገር የቀራናቸው ምንድናቸው ካለፈው ሀዲስ አብራርቶት ነው አሁን እስካሁን ሲያብራራውን የነበረው እስካሁን የቀራነው የትኛውን ሐዲስ ነው? ኢነ ሩቃ ሩቃ የሚነበብ ነገር ወተማኢን የሚንጠለጠል ነገር ወተውለተ ወቲወለተ መስተፋቅር ሽርኩ ሽርክ ናቸው እነዚህ ሁሉ። እዚህ ጋር ግን ሩቃ ሲባል አሁን ሩቃ የሚነበበው ነገር ከቁርአን ከሆነ ይቻላል፣ ከቁርአን ከሆነ ይቻላል። ይሄ ጥርጥር የሌለው ይቻላል። ከቁርአን ውጭ ከሆነ ደግሞ ዝም ብሎ የማይታወቀው አንቋ ወይ ደግሞ ጠንቋ ድግምተኛ ምናምን የሚያደርገው ከሆነ ትልቁ ሽርክ እስልምና ያስወጣል። ቀጣዩ ደግሞ ተማኢም ተማኢም ደግሞ የሚንጠለጠለው ነገር የማይታወቅ ነገር ከሆነ ሽርክ ነው፣ ጥርጥር የለውም። ከትልቁ ሽርክ ነው፣ ከእስልምና ያስወጣል፣ አይቻልም። የሚንጠለጠለው ነገር ደግሞ ተማኢም ቁርአን ከሆነ ደግሞ ከፊል ሰለፎች ይቻላል ብለዋል ከፊል ሰለፎች አይቻልም ብለዋል ግን አብዛኞቹ ተስማሙበት ምንድነው እናንተ የምትይዙት ሐራም ነው ብላችሁ ስለዚህ ማንጠልጠል ቁርአን ማንጠልጠል ምንድነው ሐራም አያስፈልግም ማለት ነው የሚንጠለጠል ነገር በአጠቃላይ አያስፈልግም ለሴት ብቻ ለጌጧ ነው እንጂ መድኃኒትነት ምናምን ተብሎ ማንጠልጠሉ አይወደድም ማለት ነው በአጠቃላይ የተጠላ ነው <clears throat> የተጠላ ነው ሲባል ያው ከራህ ነው ብቻ ሳይሆን ሐራምም ነገር የተጠላ ነው ይባላል አንዳንድ ጊዜ ማለት ነው እሺ እንቀጥል وعن عبد الله وعن عبد الله ابن عكيم مرفوعا عبد الله عبد الله بن عكيم بزقب حديث وعن عبد الله بن حكيم عكيم عفوا يزقب حديث ነው مرفوعا ያው مرفوع ሲባል ሐዲሱ ምን ለማለት ነው ነቢያችን ሰለላሁ ዐለይሂ ወሰለም ጋር የደረሰ ነው መርፉዕ ያልሆነ ከሆነ የእሳቸው ንግግር አይደለም ማለት ነው አንዳንድ ጊዜ ማለት ነው ሐዲስ ከሆነ normally እሳቸው ነብይ قال رسول الله صلى الله عليه وسلم ካለ ያው مرفوع ነው ማለት ነው። እሳቸው ተናግረውታል ካለ مرفوعا ካለም ያው የእሳቸው ንግግር ነው ለማለት ነው። من تعلق ያንጠለጠለ ምን ተዓለቀ ያንጠለጠለ ማለት ነው። ሸይአን አንዳች ነገርን ያንጠለጠለ ያው ለመድኃኒትነት ብሎ ማለት ነው። ወኪለ ኢለይሂ ወደሱ እንዲመካ ወደሱ እንዲጠጋ ይደረጋል ማለት ነው። እሱን ያንጠለጠለ ወደሱ ይተዋል ማለት ነው ያው እሱ ደግሞ ምንም እንደማያደርግለት የታወቀ ነው ይሄ እነዚህ ሐዲሶች ሁሉ እስካሁን የምንቀራቸው እዚህ ባብ ስር ውስጥ ያሉት ስለምንድን ነው ስለ የሚንጠለጠል ነገርና ስለሚቀራ ነገር ነው የሚያወራው በአጠቃላይ እሺ ቀጣዩ ደግሞ ምን ይላል وروى الإمام أحمد عن رويفع ኢማሙ አሕመድ በዘገቡ ሐዲስ ደግሞ ሩወይፊዕ ከሩወይፊዕ ወስደው ማለት ነው ቃለ ሊ ረሱሉላህ ሰለላሁ ዐለይሂ ወሰለም ሩወይፊዕ ምን አለ ነቢያችን ሰለላሁ ዐለይሂ ወሰለም እንዲህ አሉኝ አለ ቃለ ሊ ረሱሉላህ ሰለላሁ ዐለይሂ ወሰለም ያ ሩወይፊዕ ብለው ቃለ ሊ አለ እንዲህ ብለው አሉኝ አለ ሩወይፊዕ ማለት ነው ምን አሉት እሳቸው ያ ሩወይፊዕ አንተ ሩወይፊዕ ሆይ አሉት ያ ሩወይፊዕ አንተ ሩወይፊዕ ሆይ ለዓለ ልሐያተ እድሜ እኮ ምናልባት ሰተጡሉ ቢከ ትረዝማለች እድሜ ለዓለ ልሐያተ እድሜ እኮ ሰተጡሉ ቢከ ትረዝማለች እድሜ ምናልባት እኮ እድሜ ምን ትሆናለች ረዝም እድሜ ትኖራለ ፈአክቢር ናሰ ይህን ጊዜ ሰዎችን ተናገር ያው እድሜ ረጅም ስለሚሆን ያው ብዙ ሰው ታገኛለህና ንገራቸው እያሉ ነው ነቢያ ስ ሰለም ፈአክቢር ናሰ ሰዎችን ተናገር አነ መን ዓቀደ የቋጠረ ማለት ነው ሊሕየተሁ ፂሙን ፂሙን የቋጠረ ፂሙን የቋጠረ አው ተቀለደ ወተረን ወይ ደግሞ ወተርን ያንጠለጠለ ያ ወተር ያለው ከዚህ በፊት ምንድን ነው አንገት ላይ ለመድኃኒትነት ተብሎ የሚንጠለጠለው ማለት ነው ለመድኃኒትነት ተብሎ ከቀስት የተገኘው ገመድ ለመድኃኒት ብሎ ያንጠለጠለ አው ኢስተንጃ ወይ ደግሞ ኢስትንጃ ያደረገ ወይ ደግሞ እስትንጃ ያደረገ ቢረጅዕ ዳበቲን በእንስሳ ምንድን ነው የሚባለው ቢረጅዕ ዳበቲን ማለት በእንስሳ ከእንስሳ የወጣ ሰገራ ማለት ነው ከእንስሳ የወጣ ሰገራ አዎ አው ኢስትንጃ ወይ ደግሞ ኢስትንጃ ያደረገ ቢረጅዕ ዳበቲን በእንስሳ የወጣ ለምሳሌ በፋንድያ ማለት ነው የአህያ ፋንድያ ለምሳሌ አዎ የአህያ ከሆነ ፋንድያ ይባላል። የላም ከሆነ ደግሞ እበት ይባላል። የተለያየ ነው። ሲደርቅ ኩበት ይባላል። እሺ ቢረጅዕ ዳበቲን በእንስሳ ሰገራ ማለት ነው። ለምሳሌ እበት ሊሆን ይችላል፣ ወይ ኩበት ሊሆን ይችላል፣ ወይ ፋንድያ ወይ ፋንድያና ኩበት ማለት ነው ብዙ ጊዜ አው አዝሚን ወይ ደግሞ አጥንት በእነዚህ እስትንጃ ያደረገ እኮ ፈኢነ ሙሐመደን ሙሐመድ እኮ በሪኡን ሚንሁ ከሱ የጠሩ ናቸው ነቢያችን ሰለላሁ ዐለይሂ ወሰለም ይላል رواه الإمام أحمد وروى إمام أحمد سندقمو عن رويفع قال لي رسول الله صلى الله عليه وسلم نبياتنا صلى الله عليه وسلم انديه قالوا قال رويفع مالتنا يا رويفع قالوا أنت رويفع هي لعل الحياة ستطول بك لعل الحياة ستطول بك قالوا ህይወትኮ ልትረዝምብህ ትችላለች ያው ረዝም እድሜ ልትኖር ትችላለህና ፈአኽቢር ናሰ ሰዎችን ተናገር አነ መን ዓቀደ ሊሕየተሁ ጺሙን የቋጠረ ጺም የቋጠረ አው ተቀለደ ወተረን ወይ ደግሞ ይሄ ገመድ ነገር ያንጠለጠለ አው ኢስተንጃ ወይ ደግሞ እስትንጃ ያደረገ ቢረጃዕ ዳበትን በኩበት ወይ በፋንድያ እስትንጃ ያደረገ አው ዐዝሚን ወይ ደግሞ በአጥንት ስቲንጃ ያደረገ ፈኢነ ሙሐመድን ሙሐመድ እኮ በሪኡን ሚንሁ ከሱ የጸዱ ናቸው ስለዚህ አሁን ካወራን ሐዲስ ምንድን ነው ሶስት የተከለከሉ ነገር አየን ማለት ነው አንደኛ ጺም መቋጠር የተከለከለ ነው ሁለተኛ ወተር ማንጠልጠል አይቻልም ሶስተኛ በእንስሳት ፋንድያ ወይ ኩበት ወይ ደግሞ በአጥንት እስቲንጃ ማድረግ አይቻልም ማለት ነው እስካሁን የምንጠቅሳቸው ያለው ሐዲስ ያው ስለ ሩቃና ስለ ተማኢም ነው። ርዕሱንም ሳትረሱ ማለት ነው። ያው በዛው ስለ ሩቃና ስለ ተማኢም ስናወራ ሌላ ሌሎችንም ትምህርቶች አብረን እየተማርን ነው ማለት ነው። ጺም መቋጠር ማለት ያው ጺም መቋጠር ማለት መቋጠር ማለት ነው። ያው መቋጠር ታውቆ የለ ጸጉር እንደሚቋጠረው ወይ መጎ እንትን ማለት እንደ ሴቶች እንደሚሰሩት ጺም መሰራት ሴቶች እንደሚሰራው የሴቶች ጸጉር እንደሚሰራው ጺም መስራት ወይ ደግሞ እንደዚህ እንደ ኮሌ እንደሚሰራው ኮሌ የጸጉራችን ክፍለ ሀገር አይታችሁ ከሆነ የጸጉር ይደረጋል አይደለ? እንደሱ ጸጉርን መቋጠር አይቻልም ማለት ነው። ጺምን ዝም ብሎ ማበጠር ነው ያለው ማለት ነው። ሌላ ደግሞ እዚህ ጋር وتر የተባለው ገመድ ነው የሚንጠለጠለው ማለት ነው የሚንጠለጠል ገመድ ነው حرز የሚባለው تمائم ነው حرز የሚባለው حرز حرز ነው حرز የሚባለው እንትኑ ነው በአጠቃላይ የሚንጠለጠለው حرز ይባላል وتر ሲባል ግን ያው ከቀስት የሚወጣ ገመድ አለ የሚንጠለጠል አንገት ላይ ማለት ነው እንስሶች ላይ ነው ብዙ ጊዜ የሚያደርግ ለመድኃኒትነት ማለት ነው እሺ ያው ከተማይም ውስጥ ይመደባል እንደዛ ማለት ትችላላችሁ ወተር ውስጥ ወተርን ማንጠልጠል ምን ይባላል እርዝ ሊባል ይችላል ተግባባን አይደለ ወተር ማለት ያው ከቀስት የወጣው ገመድ አይደለ እሱ ስናንጠለጥለው ያው እርዝ ተብሎ ሊጠራ ይችላል ለምን ተማይም ስለሚባል እሺ وعن سعيد بن جبير سعيد بن جبير ولقطع حديث دمو سعيد بن جبير بزغبو حديث سعيد بن جبير بزغبو حديث قال على من قطع يقرط قال سمن على من قطع يقرط من قطع يقرط تميمة እርዝን የቆረጠ ሚን ኢንሳኒን ከሰው ማለት ነው ከአንድ ሰው እርዝን የቆረጠ ሰው ካነ ሆነ ከዓድሊ ረቀበቲን ባሪያ ልክ ነፃ እንዳወጣ ይቆጠርለታል እዚህ መንቀጣዕ ተሚመተን ሚን ኢንሳኒን ከአንድ ሰው حرز ን የቆረጠ حرز ን የቆረጠ ሰው كان كعدل رقبة ልክ እንደ ባሪያ ነፃ ማውጣት ይቆጠርለታል ስለዚህ ከዚህ የምትረዱት አንደኛ ሀዲስ ምንድን ነው አንደኛ በእጃችሁ መቀየር የምትችሉትን ነገር በእጅ መቀየር አለባችሁ ማለት ነው ልጃችሁ ለምሳሌ ህፃን ልጅ አንጠልጥሎ ሰው አስሮለት ሊሆን ይችላል ጎረቤትም ሊሆን ይችላል ካያችሁ ይሄ ልጃችሁ ነው በእጃችሁ መበጠስ አለባችሁ ማለት ነው በእጃችሁ መቀየር የምትችሉትን በእጃችሁ መቀየር ካልቻላችሁ በዳዕዋ እያለ ይሄዳል በልብ መጥላት እና ይሄ ከዛ እንረዳለን እና ደግሞ አንድ ሰው የቆረጠ ሰው ያው ባሪያ ነፃ እንዳወጣ ይቆጠሩለታል ማለት ነው ወለሁ ረዋሁ ወኪዕ ወኪዕን የዘገቡ ሐዲሱን ወለሁ አን ኢብራሂም ኢብራሂም ደግሞ ከኢብራሂም ወስዶ ደግሞ ቃለ አለ ካኑ ነበሩ ካኑ ነበሩ ሰልፎች ናቸው እሺ አብዛኞቹ ሁሉም ባይሆኑም አብዛኞቹ ሰልፎች ነበሩ يكرهون ይጠሉ ነበረ አያችሁ አይደል እዚህ ጋር كانوا ነበሩ يكرهون ይጠሉ ነበረ التمائم حرز የሚንጠለጠል حرز። تمائم ማለት حرز ማለት ነው እርዝ ወይ ደግሞ ኩላሃ ሁሏን ሁሏንም حرز የሚባል የሚንጠለጠል ነገር ሁሉ ይጠሉ ነበረ ሁሉንም ሰልፎች ማለት ነው የዱሮ አብዛኞቹ ይጠሉ ነበረ ሚን አልቁርአኒ ከቁርአንም ይሁን ወገይር አልቁርአኒ ከቁርአን ውጭም ይሁን ስለዚህ አብዛኞቹ ሰለፎች እርዝ የሚንጠለጠል ነገር ከቁርአንም ይሁን ከቁርአን ውጭ ይጠሉ ነበረ ግን ኢላ ልዩነቱ ምንድነው ከቁርአን ካልሆነ ሽርክ ነው ትልቁ ሽርክ እስልምና የሚያስወጣ ነው ከቁርአን ከሆነ ግን ሽርክ አይደለም ያው ሐራም ነው ነው ዝም ብለው እና ይሄንን ይመስላል ስለዚህ እዚህ ባብ የጨረስ ነው ምንድነው ስለ ሶስት ዋና ቁም ነገሮች ነው ያወራ ነው ስለ ሩቃ የአፎን ሁለት ናቸው ሩቃና ተማኢም ነው ያወራ ነው በደንብ አድርገን ሩቃ ማለት ያው የሚነበብ ነገር ነው ከቁርአን ከሆነ ይቻላል ከቁርአን ውጭ ከሆነ የማይታወቅ ወይ ደግሞ ሌላ ነገር ከሆነ ሽርክ ነው ትልቁ ሽርክ ነው የሚንጠለጠል ነገር ደግሞ ከቁርአን ከሆነ ሐራም ነው ከቁርአን ውጭ ከሆነ ሽርክ ነው የሚለውትን ያየ ነው ማለት ነው። እዚህ ጋር ብዙ አይነት ሽርክ ይሰራል እና ብዙ ቦታ ላይ ችግር አለ። የሚንጠለጠል ብዙ ነገር ያንጠለጥላል ሰው አንዳንድ ሰው ይሄ ያለ በተቻላችሁ መጠን ይህንን ዳዕዋ ማስተላለፍ አለባችሁ ማለት ነው። አዎ ነቢያችን صلى الله عليه وسلم አፈን ነቢያችን እርግጠኛ አይደለሁም ሱሐቦች እና ሰለፎች በአጠቃላይ ግን ከሰለፎች ተገኝቷል ቁርአን ተቀርቶ ውሃ ላይ ቱፍቱፍ ይባላል ሶስት ጊዜ ማለት ነው ሰው ቱፍቱፍ ሲባል ያው ምራቁ ሳይሆን ዝም ብሎ ቀለል ያላል አይደለ አየር ነገር እንደዛ አለ መስልና አለ ቁርአን ውሃ ላይ ውሃውን ተይዞ ሱረቱል ፋቲሃ ወይ እንትን ተቀርቶ ውሃው ላይ ትፍትፍ ይለዋል በሽተኛ ይጠጣዋል ይሄ ያለ ነው ማለት ነው እስልምና እሺ ቁርአን ነው ግን የሚቀራው ማለት ነው እሺ ባቡ ሰዓት ካለ ኢንሻአላህ እስኪ ብዙ ከአው ይሄን እንቀራለን ስምንተኛው ባብ ላይ ደርሰናል ኢንሻአላህ ባብ ይላል ባቡ መን ተበረከ ቢሸጀሪን አው ሐጀሪን ወነህዊሂማ ባብ መን ተበረከ በረካ የፈለገ ማለት ነው በረካ በአማርኛም ያው በረካ ነው የማቀው መን ተበረከ በረካን የፈለገ መባረክ የፈለገ ማለት ነው ቢሸጀሪን በዛፍ ማለት ነው ቢሸጀሪን በዛፍ አው ወይ ደግሞ ሐጀሪን ድንጋይ ማለት ነው በድንጋይ ወነሑይሂማ እነሱን በመሳሰለ ማለት ስለዚህ ባብ ስለምንድን ይሄ ባብ መንተበረከ ተበሩክ የሚያደርግ ሰው ተበሩክ የሚያደርግ የሚባረክ ማለት ነው ቢሸጀሪን በዛፍ አው ሐጀሪን በወይብ ደግሞ በድንጋይ ወናፈይህማ እነሱን በመሳሰለ በእነዚህ ነገሮች የሚባረክ ሰው ስለዚህ ነው የሚያወራን ይሄን ማለት ነው ይሄ ባብ እዚህ ስለ ባብ ስለምንድን ነው የሚያወራን ስለ ሰዎች አንዳንድ ሰዎች በዛፍ ወይ በድንጋይ በእንጨት በወንዝ በምናምን በመሳሰሉት ነገሮች በረካለ እያሉ ምናምን የሚያደርጉት ስለነሱ ነው ማለት ነው وقول الله تعالى يا الله نققرنو يا الله نققرنو ميلال أفرأيتم اللات والعزى ومنات الثالثة الأخرى ميلال سورة النجم لاي أفرأيتم ميلال شهوي إلى الله أفرأيتم أياتشوهي اللات لاتنا شهوي والعزى عزانم أياتشوهي إيواتشو استيجالنا الله لاتننا عزان إيواتشو ومنات مناتن ميو አሳሊሰተ ሶስተኛዋን አልኡኽራ ሌላኛዋን ሌላኛዋን ሶስተኛዋንም ማናት እዩ ሶስቱ የታወቁ የቁረይሽ ጣዖታት ናቸው እንደሚታወቀው ድሮ የሚሰሩት ደግሞ የቁረይሽ ጣዖታት ያው ከጥሩ ሰዎች የጥሩ ሰዎች ምስል ናቸው ግን የሚሰሩት ከምንድን ነው ከእንጨት ወይ ደግሞ ከዛፍ ከድንጋይ ነው አይደለም የሚሰሩት ስለዚህ ከዚህ ርዕስ ጋር የሚገናኝ ነገር ነው ማለት ነው አላህ ምን እያለ ነው አፈራአይቱም ላተ ወልዑዛ ላትንና ዑዛን እዩዋቸው እስቲ ወመናት ሳሊሰተ ልኡኽራ ሶስተኛዋን ሌላኛዋን መናትንም እዩ ምንም ማድረግ አይችሉም እያለ ነው አላህ እነዚህ እንጨትና ድንጋይ ናቸው ምንም ማድረግ አይችሉም ስለዚህም ባባችንን ሼህ በምን ጀመሩት ምንም ማድረግ አይችሉም በረካ የምትባረኩበት ድንጋይ በረካ የምትጠይቁት እንጨት ወንዝም ይሁን ድንጋይ ምንም ይሁን ምንም ማድረግ አይችልም እያለ ነው። ይሄ ከቆልዚ ቁርአን ሲናይ ማለት ነው ሲጀምር። ከዛ ምን አለ? ከዚህ ይህንን ሐዲስ ይህንን ቁርአን በመቅራት ብቻ ተበሩክ ቢሸጀሪ አው ሐጅር ሰው ብልጥ ጎበዝ ከሆነ ለራሱ የሚያስብ ከሆነ ማቆም አለበት። ለምን ሌላ ማስረጃ እኮ ባይኖር እንጨትና ዛፍ አይጠቅሙም ከተባለ የማይጠቅም ከሆነ ለአዱንያ ለአኺራ የማይጠቅሙኝ ከሆነ ምን ይሰራል? ምን ይሰራለታል? ሰው ሞኝ ካልሆነ በስተቀር የማይጠቅም ነገር ላይ ለምን ጊዜውን ብሩን ስንት ነገር ለምን ያፈሳል ግን ከዛም የባሰ ነው ማለት ነው ነገሩ وعن أبي واقد الليثي أبي واقد وعن أبي واقد الليثي أبو واقد الليثي يزقب حديث من على አያችሁ እዚህ በዛው አፈን ሌላ ነገር ነው قال አለ خرجنا مع رسول الله صلى الله عليه وسلم ከነቢያችን صلى الله عليه وسلم ጋር አብረን ሄድን አለ። እንግዲህ አቡ ዋቂድ ለይቲ እዚህ ያው ስጠራው ምንድነው ብለው ብቻውን ስጠራ አቡ ዋቂድ ለይቲ ነው أبو ነው የሚሆነው። አያችሁ መርፈው ስለሆነ ብቻውን عن ሲገባ ግን ፊት ለፊቱ أبي ነው የምትሉት። እሺ በዛውም እያያችሁት عن أبي واقد الليثي ቃለ አለ ኸረጅና መዓ ረሱሊላሂ ሰለላሁ ዐለይሂ ወሰለም ከነቢያችን ሰለላሁ ዐለይሂ ወሰለም ጋር አብረን ወጣ አብረን ወጣና ሄድን ማለት ነው ቃለ ኸረጅና መዓ ረሱሊላህ ሰለላሁ ዐለይሂ ወሰለም ከነቢያችን ሰለላሁ ዐለይሂ ወሰለም ጋር አብረን ወጣን አለ ኢላ ሑነይኒን ወደ ሑነይን የሚባል ቦታ ወጣን ሑነይን ያው ጦርነት ቦታም ነው ወደ ሁኔን ቦታ አብረን ወጣን ከነቢያችን ሰለላሁ ዐለይሂ ወሰለም ጋር አብረን ሄድን አለ አቡ ዋቅድ ለይቲ ሲናገር ወናህኑ እኛ ዑደታኡ አዲሶች ነበርን አህድን ቢኩፍር አህድን ቢኩፍር ከኩፍር የወጣን አዲሶች ነበርን አለ ከኩፍር የወጣ አዲሶች ነበርን አለ ምን ለማለት ነው አዲስ ናቸው አዲስ ሰልሞ ነው ማለት ነው ሱሐቦቹ ገና ከኩፍር ዘመን አራቁም ብዙ ወሊል ሙሽሪኪነ ለሙሽሪኮች አላቸው ይሄው እንግዲህ ታሪክ እያወራ ነው አብረን ወጣን ከሳቸው ጋር ከነብዩ መሐመድ ሰለላሁ ዐለይሂ ወሰለም ጋር ወደ ሑኒን ወደሚባል ቦታ የዛን ጊዜ አዲሶች ነበርን ወደ ሙስሊም ከገባን አዲስ ነበርን አለ እንግዲህ ሲናገር ወሊል ሙሽሪኪነ ሙሽሪኮች ደግሞ ነበራቸው ሲድረተን ዛፍ ማለት ነው የቆንቆራ ዛፍ ይሉታል ወይ ደግሞ ዛፍ የዕኩፉነ አምልኮ ይሰራሉ እዛው የሚዘወትር የሆነ አምልኮ ይሰራሉ ዒንደሃ እሷ ዘንድ እዛ ዛፏ ጋር ማለት ነው ዛፏ ጋር እዛው ቁጭ በማለት አምልኮ ይሰራሉ ዘውታር የሆነ ኢዕቲካፍ ታውቃላችሁ አይደለም እቲካፍ ማለት ለአላህ መስጂድ ገብተን ራሳችንን እንትን ብለን በእዛው በመቆየት የሚሰራ አምልኮ አይደለም ስለዚህ እዚህ ጋር የዕክፉነ ሲባል እዛው ቁጭ ብሎ በመቆየት የተወሰነ በመቆየት አምልኮ ይሰሩ ነበር እዛች ዛፏ ላይ ማናቸው ሙሽሪኮች እየነገረን ነው እንግዲህ عندها ያው እዛ ዛፏ ላይ ወየኑጡነ ያንጠለጥላሉ ወየኑጡነ ያንጠለጥላሉ ቢሃ ዛፏ ላይ አስሊሐተሁም መሳሪያቸውን ያንጠለጥሉ ነበር እዛች ላይ ስለዚህ እነሱ ሰሃቦቹ ወጡ ማለት ነው አብረው ከነቢያችን ሰለላሁ ዐለይሂ ሰለም ጋር ከሽርክ ከወጡ አዲስ ነበሩ አዲስ ሰለምቴዎች ናቸው ሙሽሪኮች ደግሞ የዛን ጊዜ ሲሄዱ ሲያዩዋቸው ማለት ነው ምን ነበራቸው ዛፍ አምልኮ የሚሰሩባት ዛፍ ነበረ እና ደግሞ መሳሪያቸውን እዛች ዛፍ ላይ ምን አድርገዋል አንጠለጥለዋል ያው ያንጠለጥሉት ለተበሩክ ሊሆን ይችላል መሳሪያቸውን ያው እያመለኳት ስለሆነ ድል ትሰጠናለች ብለው አስበው ሊሆን ይችላል ያው የተለያየ ምክንያት ሊኖር ይችላል ዩቃሉ ለሃ ትባላለች ዩቃሉ ለሃ ማለት ትባላለች ስሟ ማን ነው የዛፏ ዛቱ አንዋጥ ትባላለች አንዋጥ ማለት ያው መንጠልጠል ነው ዛቱ ማለት ባለቤት ለማለት ነው የመንጠልጠል ባለቤት የሆነችው ወይ ደግሞ ዛቱ አንዋጥ ስም ነው ዝም ብላችሁ ዛቱ አንዋጥ ማለት ትችላላችሁ የዛች ዛፍ ስሟ ምንድን ነው ዛቱ አንዋጥ ትባላለች ስሟ ፈቃለ ረሱሉላህ ያው አምላካቸው ስለሆነች ያው ስም አላት ብዙ ነገር አላት ማለት ነው ፈቃለ ረሱሉላሂ ሰለላሁ ዐለይሂ ወሰለም ነቢያችን ሰለላሁ ዐለይሂ ወሰለም አሉ ምንድን አሉ አላሁ አክበር አፍወን ዝርያለው ዛቱ አንዋጥ የአንዋጥ ዛቱ አንዋጥ ትባላለች ማለት ነው ፈመረርና አለፍን ይሄን አዩ አያችሁ አዎ ዝርያ አፍወን ዛቱ አንዋጥን ካዩ በኋላ አሁን ከነቢያችን ሰለላሁ ዐለይሂ ወሰለም ጋር አብረው ይሄዱ ነው አይደለም ሰሓቦቹ አብረው ይሄዱ ነው ከዛ ቁረይሾች ሙሽሪኮችን አፈን አዩዋቸው ዛፍ እያመለኩ ማለት ነው ከዛ ፈመረርን አለፍን አሉ بسدرة በሆነች በሌላ ዛፍ አለፉ ደግሞ ያችሁ ቁረይሾችን አይተው ጨረሱ አይደለ ከዛ ሌላ ዛፍ አዩ فقلنا አልን فقلنا አልን አለ يا رسول الله አንቱ የአላህ መልእክተኛ ሆይ يا رسول الله አንቱ የአላህ መልእክተኛ ሆይ اجعل لنا ለእኛ እስቲ አድርጉልን አላቸው እንግዲህ ሰሓቦቹ ናቸው ቢሉት ኢጅዓል አድርግልን ዛቱ አንዋጥን ልክ ዛቱ አንዋጥ እስቲ አድርጉልን ለኛ አሏቸው ሰሃቦቹ ለማን ለነቢያችን ሰለላሁ ዐለይሂ ወሰለም ከማለሁ ልክ እነሱ እንዳላቸው ዛቱ አንዋጥ እቺ ስሟ ነው እያቸዋል አይደለም ዛቱ አንዋጥ እነሱ እንዳላቸው ለኛም ዛቱ አንዋጥ አድርግልን ምን ማለት ነው ዛቱ አንዋጥ ማለት ያው የሚንጠለጠልባት ዛፍ ለማለት ነው ዛቱ አንዋጥ የመንጠልጠል ባለቤት የሆነች ለማለት ነው ስለዚህ እኛም የምንጠለጠል የዛፍ መሳሪያችን የምናንጠለጥልባት የምንባረክባት ዛፍ እስቲ ለኛም አድርጉልን አሉ ሰሃቦቹ ለማን ለነቢያችን ሰለላሁ ዐለይሂ ወሰለም فقال على رسول الله صلى الله عليه وسلم نبياتنا صلى الله عليه وسلم አያችሁ فقال ካለን ምንድነው የምንለው ረሱሉ ረሱሉ ነው የምትሉት ረሱሉላህ ሰለላሁ አን ካላችሁ ግን አን ረሱሊላህ ነው ረሱሊ አን ስለገባ ፊት ለፊቱ መጅሩር ይሆናል فقال ግን ፋዒል ነው ረሱል ስለዚህ መርፉዕ ይሆናል ማለት ነው ፈቃለ ረሱሉላሂ ሰለላሁ ዐለይሂ ወሰለም ነቢያችን ሰለላሁ ዐለይሂ ወሰለም ምን አሉ አላሁ አክበር አሉ ነቢያችን ምን አሉ አላሁ አክበር አሉ አላህ ታላቅ ነው አሉ ኢነሃ ሱነኑ ኢነሃ ሱነኑ ወይ ደግሞ ኢነሃ ሰነኑ ይላሉ በሁለቱም ይቻላል ኢነሃ ሱነኑ እሷ እኮ እቺ እኮ መንገድ ናት አሉ ነቢያችን ሰለላሁ ዐለይሂ ወሰለም إنها السنن እቺ መንገድ ናት والذي አሉ نفسي والذي በዚያ ማለት ነው واو እዚህ ምንድናት የመሐላ ናት የመሐላ حرف ናት والذي በዛ እምላለሁ نفسي ነፍሴ بيده በጁ ነፍሴ በእጁ በሆነችው ጌታ እምላለሁ አሉ ነቢ ስ ሰለም ምናሉ الله أكبر አላህ ታላቅ ነው إنها السنن እቺ መንገድ ናት ወለዚ ነፍሲ ቢየዲ ነፍሴ በእጁ በሆነችው ጌታ እምላለሁ ከማ ቃለት አሉ ከማ ቃለት በኑ እስራኤል እዚህ የተዘላለ ያልመስለኛል ግን ምንድነው እዚህኛው ጋር መሸርሑ ጋር ሙሉ ከሆነ ልየውና ወለ አዎ የዚች ጋር ትንሽ ዘሏል الله أكبر አለ አይደለ እዚህ ጋር ነቢያ ስ ላ ስለም ኢነሃ ሱነኑ አሉ ነቢያ ስ ስለም አላሁ አክበር አላህ ታላቅ ነው إنها السنن እቺ እኮ መንገድ ናት አሉ ነቢያ ስ ስለም ከዛ ምን አሉ قلتم ብላችኋል ወለዚ ነፍሲ ብየዲ በጄ ጌታ ነፍሴ በእጁ በሆነችው ጌታ እምላለሁ አለ قلتم ብለዋል እዚህ ጋር አይደለም قلتم ብላችኋል كما ቃለት እዚህ መሀል ላይ የገባ ምንድነው መሀላ ነው እሺ መሀላ መሀል ላይ ስለገባ ግራ እንዳይገባችሁ ቁልቱም ሐሳቡ ምንድን ነው? ቁልቱም ትሉና ከማቃረት ቁልቱም ብላችኋል ከማቃረት ልክ እንዳለችው በኑ እስራኤል የእስራኤል ህዝቦች እንዳሉት ለሙሳ ለሙሳ ልክ እንዳሉት ብላችኋል አሉ። እሺ ቁልቱም አዎኔ ነኝ እንጂ ያላየሁት እዚህም አለ ነገሩ ቁልቱም አለ ብላችኋል ወለዚ ነፍሲ ቢየዲ በነፍሴ በእጅ በሆነችው ጌታ ምላለሁ ከማቃለት በኑ እስራኤል በኑ እስራኤል ልክ እንዳለችው እናንተም ብላችኋል ለሙሳ ለሙሳ እንዳሉት የእስራኤል ህዝቦች ለሙሳ እንዳሉት እናንተም ብላችኋል እና እሱ ነን ያሉት እቺ መንገድ ናት ያሉት ከድሮ አንስቶ ሲሰራ የነበረ ስህተት ነው እናንተም ልትደግሙት ነው እያሉ ነብዩ ሰለላሁ ዐለይሂ ወሰለም ምናሉ የሙሳ ህዝቦች ለነብዩ ለነብዩ ሙሳ ኢጅዓል ለና አድርግልን አሉት ለሙሳ ኢላሃን አምላክ አድርግልን ከማለሁም ልክ እነሱ እንዳላቸው አሊፈ ማፎን አምላክ እንዳላቸው የእስራኤል ህዝቦች ሙሽሪኮች ሽርክ ሲሰሩ አዩና ሲያመልኩ ጣዖት አዩና እጅዓል ለና ኢላሃን አሉትኝ አምላክ አድርግልን ከማለሁም አሊሃ ልክ እነሱ የሚያመልኩት አምላክ እንዳላቸው እኛንም አምላክ አድርግልን ከዛ ሙሳ ምን አላቸው ቃለ አለ ኢነኩም እናንተ እኮ ቀውሙን ተጅሃሉን መሀይማን ህዝቦች ናችሁ አላቸው ነው ሙሳ አለይህ ሰላም ማለት ነው ስለዚህ ነቢያችን ሰለላሁ ዐለይሂ ወሰለም ተቆጧቸው ለሰሃቦቹ ተቆጧቸው ሰሃቦች ይሄን ያሉት እዚህ ጋር የምትረዱት ሰሃቦች ይሄን ያሉት ሳያውቁት ነው አልሰሩትም ደግሞ እሺ ለነቢያችን ሰለላሁ ዐለይሂ ወሰለም ጠየቋቸው ነቢያችን ሰለላሁ ዐለይሂ ወሰለም ገሰጿቸው አግዟቸው አልሰሩትም እንድታውቁት ይሄን እሺ አልሰሩትም ጠየቁ እንጂ ምን ያሉ ለተርከቡና አሉ እዚህ ጋር ነብያችን ሰለላሁ ዐለይሂ ወሰለም ለተርከቡና ትከተላላችሁ ሱነነ ወይ ደግሞ ሰነነ ይቻላል ለተርከቡነ ሱነነ መንካነ ቀብሊኩም ከእናንተ በፊት የነበሩትን መንገድ እኮ ትከተላላችሁ አሉ ነቢያ ሰለላሁ ከእናንተ በፊት የነበሩ ህዝቦችን መንገድ ትከተላላችሁ ለተርከቡነ ትከተላላችሁ ሱነነ መንካነ ቀብሊኩም ከእናንተ በፊት የነበረውን ትከተላለ ለምን የሙሳ ህዝቦች ብለው ነበረ ይኸው እናንተ ማላችሁ ትከተላላችሁ አሉ የምንከተሉ ሌላ ሀዲስም አለ አይታችሁ ከሆነ ትከተላላችሁ። የድብ ጉድጓድ እኳ ቢገቡ እዚህ ሀድ ኢንሻአላህ ኪታቡ ተውሂድ ላይ ይመጣ ይሆናል። የድብ ጉድጓድ እኳ ቢገቡ አብራችሁ ትገባላችሁ አሉ ነቢያችን ሰለላሁ ዐለይሂ ወሰለም። እነሱን ስለመከተል በደንብ አድርገው ብዙ አስጠንቅቀውናል። እነሱን መከተል ወደ ሽርክ ይወስዳል። እነሱን መከተል ወደ ህውከትና ብጥብጥ፣ እነሱን መከተል ወደ ቢድዓ ይወስዳል። ሁሉም ጥፋት ነው። እነሱን መከተል እንደምታዩት አሁን ብዙ ቦታ ችግርም የሚፈጠር ያለው ነሳራዎችንና ይሁዳዎችን በመከተል ነው። ስለዚህ ራሳችን ቁርአንና ሐዲስ የሚለውን ነው እንጂ ማለት ያለብን እነሱን መከተል የለብንም ማለት ነው። አንዳንድ ሰዎች ምን ብሎ ያስባሉ? አይሁዶች የሁዳዎች እኮ አሁን ዓለምን የተቆጣጠሩት በመስራት ነው ወይ ደግሞ በመማር ነው። ስለዚህ እኛም እንደዚህ እንድንሱ እናርግ የሚሉ አሉ። ይሄ የተሳሳተ ስህተት ነው። እነሱ ያሉበትን ፈሳድ ሁላችንም እናውቃለን። አይሁድ ሃይማኖተኛ ብለው አገራቸው እስራኤል ብትሄዱ ምንም ሃይማኖት ያለው ሰው የሚመስል አይደለም ታቆታላችሁ ተገላልጠው ሃይማኖታቸውን አይጠብቁም ነው በአጠቃላይ ስለዚህ እኛ ደግሞ እንደነሱ አንሆንም እኛ የበላይ የምንሆነውን አምራችን ትእዛዛችን ሁሉ የሚስተካከልልን ቁርአንና ሐዲስ ስንከተል ነው አሁን ብዙ ችግር የሚመጣ ያለው እነሱን በመከተል ነው ማለት ነው እና ደግሞ ሁላችንም እስልምና የበላይ መሆን እንዲሆን ከፈለግን ሰምታችሁ ከሆነ የሼክ አልባኒ ሼክ አልባኒ እንዳሉት አቂሙ ደውለት ልእስላም ፊ ቁሉቢኩም ተቁሙ ለኩም አላ አራዲኩም ብለዋል ምንድነው ይሄ እስልምና የእስልምና ህግ ምድር ላይ ምድራችሁ ላይ እንዲተገበር ከፈለጋችሁ እስልምና ህግን መጀመሪያ ራሳችሁ ላይ ተግብሩት ብለዋል እሳቸውም ትክክለኛ የሆነ ንግግር ነው ሁላችንም ሸሪዓን ምንከተል ሁላችንም ትክክለኛ ሙስሊሞች መሆን ከቻለን ከዛ በኋላ ሁሉንም ነገር አላህ ያስተካክለዋል ማለት ነው ይህንን ነው ኢንሻአላህ ፊህ መሳይል ይላል ሁለቱም ባብ እንሻላ ከቀራን ይበቃናል ሌላ ጥያቄ ካላችሁ ማለት እንችላለን እና በአሁኑ ብዙ ጊዜ ይሄ አሁን ያለው በአሁኑ ጊዜ የሚፈጠሩ ችግሮች ብዙ አሉ አንዳንድ بسميت كاللهنا كاللهنا يتساسات كتنا قركوين كاننا كشيطان نو وجزاكم الله الله أعلم السلام عليكم ورحمة الله والحمد لله والصلاة والسلام على رسول الله صلى الله عليه وسلم